قل إن الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم إيش جلسة ما قالوا فتن الخصائص التي اختص بها دون أمته وأما الخصائص የነቢዩ ዓለይህ ሰላት ወሰላም ኸሳኢስ ይላል አለቲ ያቺ እኽቱሰ ቢሃ ነቢዩ ዓለይህ ሰላት ወሰላም የተከሰሱበት ማለት የተለዩበት የተነጠሉበት ቢሃ በእሷ ዱነ ኡመቲሂ ኡመታቸውን ሳያካትት ማለት ግልጽ ነው ኡመታቸው እዚህ ላይ የሚገባ አይደለም ማለት ከኡመታቸው ውስጥ ለየት ያለ የሆነ ከሳይስ መለያ ያላቸው ከአንቺም ከአንተም ከእኔም ከሁላችንም ለየት የሚያደርግ ነው። ሌላ ኡመቶችን ሳያጠቃል ከእኛ ውስጥ ራሱ ማለት ምን ይለያቸዋል ከተባለ ከኡመታቸው ውስጥ ፈቀድ ቃለ አልቁርጡቢዩ ፊ ተፍሲሪህ ቁርጡቢይ በተፍሲሩ ብሏል ተፍሲሩ አልቁርጡቢ قرطبي بتفسيره بلع خص الله تعالى رسوله አላህ ስብሓንሁ ወተዓላ መልእክተኛውን ስለ ላ ወሰለም ነጥሏቸዋል ይላል አሕካም ሸሪዓ በሸሪዓምን ድንጋጌ ነጥሏቸዋል ይላል ቢመዓኒን ግልጽ አለ ውስጠ ሚስጥር ባለው ነገር ቢመዓኒን መምን ውስጠ ሚስጥር ባለው ነገር ለም ዩሻሪኩ ፊ አሐዱን አንድም ያንን ሊጋራቸው አይችልም ሚን ባቢል ፈርዲ ግድ ከመሆኑም አንጻር ይሁን ግድ በመሆኑም አንጻር ሊሆን ወተሕሪሚ ወተሕሊሊ በእሳቸው ላይ ሐራም በመሆንም ይሁን ለእሳቸውም ሐላል በመሆንም ሊሆን ይችላል። ልብ በሉ እዚህ ጋር ያለው ገለጻ በእሳቸው ላይ ፈርድ ነው፣ በኡማቸው ላይ ፈርድ ላይሆን ይችላል። በእሳቸው ላይ ሐራም ሆኖ በኡማቸው ላይ ሐራም ላይሆን ይችላል። ለእሳቸው ሐላል ሆኖ ለኡማው ሐላል ላይሆን ይችላል ይላል። መዝየተን አለል ኡማ ይሁላ ምንድነው ምንድን ነው? ከኡማቸው የተለዩ በመሆናቸው ውሂበት ለሁ ለነቢዩ አለይሂ ሰላቱ ወሰላም እነዚህ መለያ የሆኑ ነገሮች ተሰጥቷቸዋል። ወመርተበተን ኹሰ ቢሃ ነቢዩ አለይሂ ሰላቱ ወሰላም የተነጠሉበት ደረጃ አላቸውም። ፈፉሪበት አለይህ አሽያኡን አንዳንድ ነገሮች በነቢ አለ ሰላት ሰላም ላይ ግድ ሆነዋል። ማ ፉሪበት ዓላ ገይሪህ ከነቢ አለ ሰላት ሰላም ውጪ ባሉ አካሎች ላይ ግዴታ ያልሆኑ ወሑሪመት ዓለይህ በነቢ አለ ሰላት ሰላም ላይ ሐራም ሆናለች አፍዓሉን ተግባራቶች ለም ትሐረም ዓለይህም በኡማቸው ላይ ግን ምንም ያልሆነች ሐራም ያልሆነች ወሑሊለት ለሁ አሽያ በነቢይ ዓለይሂ ሰላት ሰላም ላይ ሐላል የተደረጉ ጉዳዮች አለ ለም ቱሐለል ለሁም ግን ሐላል አልሆነም ለማ ለኡማቸው ሚንሃ ሙተፈቅ አለይህ ከዛ ውስጥ ማለት ነው ሁሉም አንድ የሆነበት ሀሳብ ነው ዑለማውን እስላም ማለት ነው ወሙክተለፉን ፊህ በውስጡ ደግሞ የተቃረኑበት ነው ዑለማዎች ኪላፍ አለ አንዳንዱ ሙተፈቅ ነው ዑለማዎች ኺላፍ ሲባል ኡማውን አለ ማሰብ ዑለማዎች ናቸው እሺ ዑለማዎች አንድ የሆኑበት ሀሳብ አለ ዑለማዎች የተካለፉበት ሀሳብ አለ ثم ذكر هذه الخصائص ከዛ ውስጥ እንግዲህ ነቢዩ ከተነጠሉበት ሀሳብ ውስጥ ብሎ ጠቀሰ ወሚንሃ ከሷ ውስጥ አተሐጁዱ ቢለይል በሌሊት ተሐጁድ ማድረግ ሌሊቱን በኢባዳ መቆም በነቢ አለ ሰላት ሰላም ተባለ ዩቃሉ ኢነ ቅያም ሌይል ካነ ዋጅበን ዐለይህ ቅያም ሌይል ወይም ሌሊቱን በቅያም ማደር ግልጽ ነው አለ ካነ ዋጅበን ዐለይህ በነቢዩ ላይ ምን ነበረ ግዴታ ነበረ ኢላ አማተ እስኪሞቱ ድረስ لقوله تعالى الله سبحانه وتعالى እንዲህ ብሏል ያ አዩሃ ልሙዘሚል ቁም ለይለህ ኢላ ቀሊላ አንተ ተከናናቢ ወይ قم الليل لليتون إلا قليلا من ننجي تنشن تكي تننجي بكا عمر نوار لندي سلازي من أبيلو عجب نبر والمنصوص عنه كان واجبا عليه زي لي من رجعهم يا سين ثم نسخ بقوله تعالى كذا تشار نبي له واجب مو راسه تشار واجب نبر رباچو مجمره اول الامر ومن الليل فتهجد به نافله لك عسى أن يبعثك ربك مقاما محمودا ومن الليل كللت كفل جزي فتحجد به بس لي من بل آه تهجد أدرك قلت له لليتون بإبادة سلف نافلة لك لأنت السوء ተጨማሪ አምልኮ ኢባዳ ነው የሚሆንልን ናፊላ እኛ የምንለው ሱና አይደል ለአንተ ተጨማሪ ኢባዳ ነው በማለት አለው አሳ አሳ አየባሰከ ረቡከ መቃመ መሕሙዳ ይህም በማድረግ ጌታ ምስጉን የሆነውን ቦታ ይቀሰቅስ ዘንድ እርግጥ ነው ይከጀላል ማለት እርግጥ ነው ለአላህ አይደል አይደል ትላንት እንዳልነው ማለት ነው ስለዚህ በነቢዩ ላይ ቂያመን ላይ ዋጅብ ነበረ ማለት ነው በእኛ ላይ ዋጅብ ነው እንዴ ቂያመን ላይ አይደለም ከሰላቶች በእኛ ላይ ዋጅብ የሆነው አምስት ወቅት ሰላት ነው አይደል እንዴ ومنها ከሷ ውስጥ أنه إذا عمل عملا أثبته ነቢይ አለይሂ ሰላቱ ሰላም አንድን ተግባር ሲሰሩ ያጸኑታል በዛው ግልጽ ነው የስተምር አለይ አለን ይህ ነበረ ነቢ አለ ሰላት ሰላም ጋር ይህ ከሳኢስ ነው ወሚንሃ ተሕሪሙ ዘካት አለይህ ወአለ አሊህ ለነቢይ አለ ሰላት ሰላም ዘካን የዘካን ገንዘብ ንብረት መጠቀም በቤተሰቦቻቸው ላይ ምንድን ነው ሐራም ነው ለእኛ ሐራም ነው እንዴ አይደለም ወሚና አነሁ ኡሕለ ለሁል ዊሳሉ ፍስያ ለነቢዩ ተፈቅዷል ጾምን መቀጠል ያለምንም ማፍጠር ማለት ነው። ጾምን በተከታታይ መጾም ተፈቅዷል። ለእኛስ ሐራም ነው፣ ግልጽ አለ፣ የተከለከለ ነው። ኡሕለ ለሁ ዚያደቲ አላ አርባዕ ኒስዋ ሌላኛው ነቢ ዓለይሂ ሰላት ሰላም ከአራት ሴቶች በላይ ማግባት ተፈቅዶላቸዋል። ለኡማቸው ግን እስከ አራት ይቻላል ማለት ነው። ግልጽ ነው። አርባ አርባዒን ኒስዋ ነው ማለት ነው ለኡማቸው የሚፈቀድ ለእሳቸው ግን ከዛ በላይ አግብተው ነበር እስከ 11 የሚደርሱ ግልጽ ነው ከዛ በኋላ ግን ነብዩንም ከ11 በላይ መጨመር እንደማይቻል ገደበባቸው ግልጽ ነው ከዚህ በኋላ ምንም መጨመራችንም ማለት ومنها أنه أحل له القتال بمكة ለነቢ አለይሂ ሰላቱ ሰላም መካ ውስጥ መጋደል መፋለም ተፈቅዶላቸዋል ግልጽ ነው እዛ ግን እዛ ውስጥ ቂታል ማድረግ ግን ለማንም አልተፈቀደም ይህንን ሙአሊፉ በዚህ አይነት ማምጣቱን አንዳንድ ያው ቅድም ሙክተለፍ ብሏል ከፊሎቹ ኺላፍ አለባቸው አላለ ይህንን የማይቀበሉ ለማዎች አሉ ምክንያቱም ለነብዩ የተፈቀደላቸው የዛ ሰዓት ነው አይደል ግልጽ ነው አፈንጋጮች ከዚህ በፊት በጣም ለሙስሊሙ ህብረተሰብ የእግር እሳት የሆኑ እንዲሁም ቂሳት ያለባቸውን ግልጽ ነው እነዚህን ይወጡ ዘንድ ነው የተፈቀደው ሰዓታት ነው ግልጽ ነው ስለዚህ እንደዛ መባሉን ያው አንዳንድ ዑለማዎች አይቀበሉም ግን እሱ ያው በመካ መጋደል ለሳቸው ይበቃል ብሎ ነው ومنها أنه لا يورث ሌላኛው ነቢ አለይሂ ሰላቱ ሰላም አይወረሱ አይወረስ ምን አይሉ አይወረሱም የሚወረስ ቢሆን የሚመጣ ነገር አለ እሱ ገንዘቡን አከማችቶ ሲያበቃ ለማን ለቤተሰቡን ይህንን ላያደረገው ነው ለሙልክ ነው ይባል ነበር ግን ያ እንዳይሆን ላይወረስ ነብዩ አይወረሱም ወሚንሃ በቃኡ ዘውጅየትህ ባዕደ ልሞት በቃኡ ዘውጅየትህ ባዕደ ልሞት ከሞቱም በኋላ ነቢዩ እንደ ባል ነው የሚታዩት ሚስቶቻቸው ማንም ሊያገባቸው አይችልም ለዚህም አላህ ስብሐ ወተዓላ ኡማሃቱኩም ብለላ የሱ ምኖች ሚስቶች ለእናንተ እናቶቻችን እናቱን ማግባት የሚፈቀድለት ይላል። እንዲህ ሲባል ግን እናቴ ነች ተብሎ ሂጃቧ የምትለቅ አይደለችም። ከማግባት አንጻር ነው እንጂ አይሻ ለሰሃቦች ትሸፈን ነበር አይደል እንዴ? ያው ከማግባት አንጻር ነው። ወኢዛ ጠለቀ እምራአተን አንድን ሴት ነቢዩ ቢፈቱ ተብቃ ሑርመተሁ የእሳቸው ክብር ይበቃ ይቆያል። አለይሃ በሷ ላይ ፈላቱንካህ አትገባ። ማንም ሊያገባት አይችልም። እናቱ ማግባት የሚችል ማንም ስለሌለ ማለት ግን መሰረቱ ነቢ አለ ሰላት ሰላም አብረው ኖሮ የፈቷት ሴት አለማ ግልጽ ነው። የፈቷት ሴት ነው ያላውቅም። ግልጽ ነው። አንዲት ሴት ብቻ ግን ኢልሐቂ ቢአህሊኪ ያሏት ግልጽ ነው። ቤተሰብሽን ሂጂና ተገናኝ ያሏት እሷም ያው ጥሩ መስሏት ናይሻ ባሏት መሰረት ተንተረሳ ሄዳ ምን አለች? አውዱ ቢላህ ሚንካ አለች። ግልጽ ነው። ያው እውነት መስሏት ማለት ነው። እና ከዛ ውጪ እኔ የማውቀው ነገር የለም። ይህንንም ሰሚዕቱ ምን ልዑለማ ግልጽ ነው። እንደማ የተሐደሱና አንሲረት ነቢይ ስ ላ ሰለም የተናገሩት ያስኩት ኢላ ገይሪ ዛሊከ ምን አልኸሳኢስ ነበውያ ይህ የመሳሰሉ ሌሎችም አሉ ኸሳኢሶች ግልጽ አለ ለየት የሚያደርጉ ነገሮች አሉ ወልነተከለም አን ሰላሲ እስቲ ስለ ሶስት ደግሞ ነብዩ ነጠል የሚያደርጋቸው በተለይ ብለን አሁን ይሄ አለ አይደለ ይሄንን ጠቅሷል ولنتكلم استي እናውራ አለ عن ثلاث من أعظم خصائص نبينا محمد صلى الله عليه وسلم ነቢዩን ከሌላው ለየት የሚያደርጋቸው ከሚባሉ ርዕሶች ውስጥ እስቲ በጣም ትልቅ ቦታ የሚሰጣቸውን ነገር እናውሳ ይላል ሙአሊፉ وهي እሷ የመጀመሪያው الإسراء والمعراج ነው ይሄ ነቢይ አለይሂ ሰላቱ ሰላም ከሌላው ለየት የሚያደርጋቸው ነው አይደል ኢስራና ሚዕራጅ ያደረገን ታውቃላችሁ? ከአንቢያዎች ታውቃላችሁ? የለም። ኢስራም ሆነ ሚዕራጅ ያደረገ አይታወቁም። ይሄ አንደኛው ትልቁ ነው። ወዑሙሙ ሪሳለቲ ሌላኛው ነቢይ ዓለይሂ ሰላቱ ሰላም የተላኩት መልእክተኝነታቸው ለዓመት ናስ ነው። ልልጅን ወልኢንስ ማለት ነው። ግልጽ ነው። ለጅንም ለኢንስም የተላኩ ናቸው። ሌላኛው ወኸትሙ ኑቡወቲ ቢህ አላህ ስብሓነሁ ወተዓላ ነቢይነትን በሳቸው ቋጨው ደመደመው ግልጽ ነው ይሄም ለየት የሚያደርገው ነገር እኚህ ሶስቱ ናቸው ትልቅ የሚባል እኚህ ሶስቱ አልኢስራ ወልሚዕራጅን ስናየው ኢስራና ሚዕራጅ በሚለው ላይ ርዕስ ላይ ስናየው ቃለ ስብሓንሁ ወተዓላ አላህ ስብሓንሁ ወተዓላ ብሏል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد أقصى الذي باركنا حوله لنريه من آياتنا إنه هو السميع البصير له من على الله سبحان تراتك قبل الذي أسرى بعبده يا بباريو مالتنا قزون يا درجة ليلا بلليت من المسجد الحرام كتكبروا ككعبة إلى المسجد الأقصى ወደዛ ማለት ሩቅ አቅሳ ማለት ሩቅ ማለት ነው። እሺ ሩቅ ወደ ሆነው መስጂድ ማን ነው እሱ? በይተል መቅድስ አለዚ ባረክና ሐውላ ያ በዙሪያው የባረክ ነው በረካችንን ያደረግንበት ግልጽ ነው አለ ምንድን በኋላ ላይ ይፈታላቸዋል ሐውለሁ በዙሪያ ያለውን በረካ ረዴት ያደረግንበት ሊኑሪየሁ ሚን አያቲና ለምን ወሰድ ነው ሊኑሪየሁ ልናሳየው ዘንድ ሚን አያቲና ከምናችን ከተአምሮቻችን ልናሳየው እነሁ ሁወ ሰሚዑል በሲር እሱ እኮ ተመልካችና እሱ ሰሚና ተመልካች ነው ይላል አፎን አንድ ወንበር ቀብሉኝ ስለዚህ አላህ ስብሓንሁ ወተዓላ ይህንን አለ ማለት ነው قال الحافظ قال الحافظ ابن كثير رحمه الله في تفسير هذه الآية ይህንን አንቀጽ በመተርጎም ዙሪያ ላይ እብን ከሲር ያለው ነገር አለው ዩመጂዱ ተዓላ ነፍሰሁ አላህ ስብሓንሁ ወተዓላ ነፍሱ ምን ይላል ያጠራል ዩመጂድ ያጠራል አላህ ስብሓንሁ ወተዓላ ለምን አጠራ ከተባለ ሱብሓን አላልም አላ ወዩዓዚሙ ሸዕነሁ የእሱን ጉዳይም ላቅ ያደርጋል ሊቁድረቲህ አላማ ላ የቅዲሩ አለይህ አሐዱን ሲዋህ ሊቁድረቲህ አላህ ስለቻለ አላማ ማ ላ የቅዲሩ አለይህ አሐዱን ሲዋህ ከእሱ ውጪ ማንንም ይህንን ስለማይችል አንተን ማለት ነው ያለምንም ያለምንም እንደዚህ አይነት ነገሮች ሰባት ሰማይን አቋርጠ እንድትሄድ የሚያደርግ ፍጡር ታውቃለህ ታውቃለህ ከአላህ ውጪ የለም አላህ ግን ሰባት ሰማይን አቋርጠው እንደሄዶ አላህ አድርጓቸዋል ወላ ረበ ሲዋህ ከሱ ውጪም ጌታ የለም እንዲህን የሚያደርግ سبحان الذي أسرى بعبده يعني محمدا صلى الله عليه وسلم نبي محمد صلى الله عليه وسلم ናቸው ጉዞን እንዲያደርጉ ያደረጋቸው ለይለን አለ ፊ ጁነሕ ሌይሊ በሌሊት ጁናህ ይላል በሌሊቱ ክፍለ ጊዜ ማለት ነው ጁናህ ማለት ጣኢፋ አውል ቅስም በሌሊቱ ክፍለ ጊዜ ማለት ነው ሚን አልመስጂድ ልሐራም አለ ወሄ መስጂዱ መካ መስጂድ ልሐራም ማለት ምን ማለት ነው? መስጂድ መካ ማለት ነው አይደለ? ኢለል መስጂድ ልአቅሳ ሩቅ ወደሆነ መስጊድ ሲል ወሆ በይት ልመቅዲስ ነው አለዚ ቢኢ ቢኢልያ ቢኢልያ ኢልያ ማለት ደግሞ ቤተ መቅደስ ነው። እሺ ኢልያ ኢላላ ቤተ መቅደስ ማለት ሌላኛው የሚጠራው መጠሪያው ነው። ግልጽ ነው። ቤተ መቅደስ ማለት ነው። ማዕዲኑል ልአንቢያ የአንቢያዎች ማዕዲን ነው። ማዕዲን ማለት ለማዕድንም ምናምን ማዕዲን ይባላል። እዚህ ጋር ግን አስል ማለት ነው። እሺ የአንቢያዎች አስል የሆነው አስልም ማለት ነው መሰረት የሆነ ነው። በይቱል መቅዲስ የአንቢያዎች ሁላ ነው መሰረት። ተግባባን። ሚለቱን ኢብራሂም ከኢብራሂም ጀምሮ አልኸሊል ተፈካሪ አላህ ባሪያ አለይሂም ሰላም የአላህ ሰላም በእነሱ ላይ ሆነና የአንቢያዎች አስል ነበረ ቤተል መቅደስ ማለት ነው ለዚህም ሲባል ነው ጁሚዑ ለሁ ለሱም ተሰብስቧል ጁሚዑ ለሁ ለሱም ተሰብስቧል ሁናከ እዛው ቦታ ላይ የት ቤተል መቅደስ ኩለሁም ሁሉም ለማን የተሰበሰቡት ለኔ ሙሐመድ ሰለላሁ ዐለይሂ ወሰለም አይደል እንዴ ቤተል መቅደስ ላይ እኮ ተሰብስበው ምን ብለዋቸዋል ነብዩ ፈአመሁም ራሱ ሊነግራችሁ ነው ምን ብሏቸዋል ኢማም ሆኖ አሰግደዋቸዋል ፈአመሁም ማለት ነው ኢማም ሆኖ አሰግደዋቸዋል ፊ መሐለትህም በቦታቸው ወዳሪህም በሀገራቸው ግልጽ ነው አብዛኛው አንቢያዎች እዛ ነበረ ማለት ነው ቦታቸው ፈደላ ይህ ያመላክታል አለአነሁ ሆል ኢማም አዕظም ነቢይ አለይሂ ሰላቱ ወሰላም ታላቅ ኢማም ማለት እሳቸው ናቸው ግልጽ ነው ኢማሙል አኢማ ናቸው ነቢይ አለይሂ ሰላቱ ወሰላም ወረኢሱ ሙቀደም ከሁሉም ማለት ነው ፊት መሪ የሆኑ ታላቅ ናቸው ረኢስ ናቸው ማለት መሪ አልሙቀደም ምን ያሉ ፊት መሪ የሆኑ ታላቅ መሪ ናቸው ሰለዋቱላሂ ወሰላሙሁ ዐለይህ የአላህ ውዳሴና ሰላም በሳቸው ላይ ይሁን ወዐለይህም በአንቢያዎች በአጠቃላይ አጅማይን በአጠቃላይ አላሁመ አሚን وقوله تعالى الذي باركنا هؤلاء مالت في الزروع والثمار بمن على ፊዙሩ በአዝዕርትና ወሲማር እንዲሁም በምንድ ነው ዙሩዕ ማለት አዝዕርት ነው ፊማርስ ፍራፍሬ ማለት ነው በረካውን አላህ ይጣልበታል لنريه ይህንን ያደርገው ልናሳየው ዘንድ ነው من آياتنا ከምናችን لنريه ልናሳየው ዘንድ ነው من آياتنا أي محمدا የሙሐመድን ሊያናሳይ ነው من آياتنا أي العظام ታላላቅ ከሆኑ ተአምራቶች ማለት ነው كما قال تعالى لقد رأى من آيات ربه الكبرى በሌላ የቁርአን አያ እንዳለው አላህ سبحانه وتعالى በኢስራና በሚዕራጅ ጊዜ የተከሰተውን ሲናገር ለቀድ ራአ በእርግጥ ሙሐመድ ስለ ላ ወሰለም አይቷል ሚን አያቲ ረቢህ ልኩብራ ከጌታ ታምር ትልልቅ የሚባሉትን አይቷል ማ ዛገ ልበሰሩ ወማ ጠጋ እንደሚለው ማለት ነው ኢነሆ እኮ እሱ ሁወ ሰሚዑ እሱ እኮ ሰሚና ተመልካች ነው ሲል አሰሚ ለአቅዋል ዒባዲህ የባሪያዎቹን ንግግር የሚሰማ አምላክ ነው ሙእሚኒህም ወካፊሪህም ሙእሚኖችም ይሁኑ ከሃዲያኖችን የነቢዩ ኢስራና ሚዕራጅን ታሪክ ሰምተው ያሉትንም ያወሩትንም አዎ የሁሉንም ሰሚ ነው ወካፊሪም ወሙሰድቂም እውነት ያሉትን ወከዚቢህም ያስዋሹትንም አዎ አልበሲር ተመልካች ነው ቢህም በእነሱ ላይ ويعطي كل منهم ما يستحق كل من يجبون من الدمان الله والله يسولج لو كل من يجبون لمن الدايج قلتنا لو كل لا فيهم ترو لسرهم ممن ادى الله في الدنيا والآخرة المعراج معراج مالت مفعال كملون مفعال وزن وشيء صرف في صرف تمرتنا مفعال ምሳሌ አከለ ብላችሁ በምን ወዝን ነው የመጣው? አከለ ሚነግረኝ እ ፈዓለ ወዝን ነው። ምክንያቱም ሐምዛ ራሱ ምንድነች? አስል ነች። ግልጽ ነው። ضرب ፈዓለ እንደዚህ ነው። ግልጽ ነው አለ። በዚህ ነው የድሪቡ ብላችሁስ የፍዓሉ አረ በዚህ አይነት እንዲህ አይነት መመዘኛ አሉ። ባረከላሁ ፊኩም مفعل كميلون من العروج كموطات كميلون يمتو أي الآلة التي يعرج فيها يموت أبت آلام آه، آلام أثمان مسارة موت سيل موت أجام التي يعرج فيها إسرائنا معراج سيل موت أجام لمن دنيا أنا يمتو أي يسعد أي የስዓድ ይወጣል ማለት የስዓድ ይወጣል ነው። ወሆ እሱ ሱለም ልክ እንደ ነው አለ መሰላል ነው የሚባለው መንዝ መሰላል አይደለ? አዎ መሰላል ግልጽ ነው። ልክ እንደ መሰላል ማለት ነው። ላኪን ነገር ግን ላ ዩዕለሙ ከይፈ ሁወ ያ እንግዲህ ለነቢይ የተዘጋጀው መወጣጫ ሰባት ሰማይን አቋርጡበት የሚሄዱበት እንዴት እንደሆነ ኬፍያው ማንም ያውቀው አላህ ነው ወሑክሙሁ ከሑክም ገይሪህ ምን አልሙገየባት የእሱም ፍርዱ እንደተቀሩት የሩቅ ነገር ሚስጥሮች ናቸው ይጽራዋለ ማንም አያውቀውም ማለት ነው ምን አይነት መሰላል ነው ምናምን ብላችሁ እንዳትጠይቁ ነው ተግባባን نؤمن به በሱ እናምናለሁ ወላ ነሽተጊሉ ቢከይፍየቴ ሁኔታው ምን አይነት ነው ብለን ራሳችንን መሽጎል አናደርግም ምን አይነት ነው ግን ነቢዩ የተወጣጡበት ሚዕራጅ ያደረጉበት ምናምን እያል ኬፍያውን የምንጠይቅበት ሰበብን ምክንያትም የለም ነው ወለዚ ዓለይሃ አኢመቱ ነቅሊ ያ እንግዲህ አይመቱ ነቅል አንድ በሆኑበት አቋማቸው ያጸደቁት አነ ልስራ ካነ መረተ ዋሒዳ ቢመካ ባዕድ ልበእታ ኢስራ የሚባለው ነገር አንድ ጊዜ ነው የተከሰተው ተደጋግሞ አይደለም እሱም መካ ላይ ሳሉ ነው ከመላካቸው በፊት ወቀብለ ልሂጅረቲ ቢሰነቲን ከመሰደዳቸው በፊት በስንት አንድ አመት ሲቀር አለ እንዴ ከመሰደዳቸው አንድ አመት ሲቀር የተከሰተ ክስተት ነው ወቂለ ቢሰነቲን ወሸህረይን አንዳንዱ ለማዎች ደግሞ አንድ አመት ከሁለት ወር ሲቀረው የተከሰተ ክስተት ነው ይላሉ ذكره ابن عبد البر ይህንን ابن عبد البر እንግዲህ ታላቅ አሊም ነው ይህንን ጠቅሶታል ይላል ሲፈቱል ኢስራ ወልሚዕራጅ ማለት ከዛ በፊት ሰግደዋል ግልጸዋል ሰግደዋል ማለት ይሰግዳሉ እኮ ግልጸዋል ትክክለኛ ግን ሸሪያን ተከትላ ያለችው ሁኔታ የተደነገገችው ጊዜዋን ነው እንጂ የጠቀሰው ከዛ በፊት ይሰግዱ ነበር ሰላት እኮ ይሰግዳሉ። አዎ አብዛኛው ሙአሪኮች ግን የተለያየ የሲራ ኪታቦች ላይ የሚጽፉት ሶስት አመት ሰግዷት ነው የሚለው ግልጽ ነው ይላሉ። እንግዲህ እዚህ ላይ ደግሞ አንድ አመት ከምናምን ወር ነው ይላል። ግልጸዋለ خير صفة الإسراء والمعراج المستفادة من النصوص قال الحافظ ابن كثير في تفسيره ابن كثير እንግዲህ በተፍሲሩ የሚያወሳው ነገር ወልሐቁ አነሁ ሰለላሁ ዐለይሂ ወሰለም ኡስሪየ ቢሂ የቅዘተን አሁን ሲፋውን ነው የሚነግራችሁ ሲፋ ማለት ማለት ገጽታው እንዴት ነው ቆይ እስራና ሚዕራጅ እንዴት ነበረ ገጽታው እንዴት ነው የተጓዙት አልሙስተፋደት ሚነ ንሱስ ከመረጃው የተረዳ ነው ነገር እንዴት ነው ይላል ሐፊዝ እብኑ ከፊር በተፍሲሩ ብሎ ይላል ወልሐቁ እውነታውን ስናይ አነሁ ሰለላሁ ዐለይሂ ወሰለም ኡስሪየ ቢሂ የቅበተን ነቢዩ ኢስራ ያደረጉት በምንድን ነው? ንቃት ላይ ሳሉ ነው፣ በመናም አይደለም። ተጓዙ ሲባል አይ በእንቅልፍ ልባቸው ነው፣ በህልም ጭልጥ ብለው ይሉት ነው ብሎ የሚል እንዳይኖር የቅበተን ላመናምን በምን አይደለም እ በመናም በመናማችን እንግዲህ ከሀገር ወተናል ወጥተናል አይደል? ባህር ማዶ አቋርጠን ይሄ ተአምር አይባልም አይደል? አንተ መካ ደርሰህ መጣ በመናም ተአምር አይባልም። من مكة إلى بيت المقدس يدعى النبي راكب البراق براق انت سافروا فلما انتهى إلى باب المسجد يا بيت المقدس بر سيدرسو يا مسجد بر مالتنا ربط الدابة بات براق አሰሩ عند الباب بروزن ودخله ወደኸለው فصلى في في قبلتي بزو ቂብላ ላይ አሰገዱ النبي تحية المسجد ركعتين ሁለት ረካ ሰገዱ ነብዩ ነብዩ ሁለት ረካ ሰገዱ እዚህ ጋር አንቢያዎችን አሰገዱ የሚል የለም እሺ ሲመለሱ ነው የሚያሰግዱት አንዳንድ ኪታቦች ላይ ግን ካያችሁ መጀመሪያ አሰገዱ ነው የሚለው ግልጽ ነው አሰግደው ከዛ ይሄዱ ነው የሚለው ግን አላሰህያ ነው ግልጽ ነው ሲመለሱ አሰገዱ ነው ታዲያ አሰግዶ ከሄዱ በኋላ እዛ ሰባት ሰነ ይሄስ ማን ነው ይሄ ማን ነው ብሎ ይጠያየቃሉ እንዴ አሁን ማን እንዴ እንደዛ ካጸደቀ ማለት ነው ገና እኮ መጠያየቃሉ ثم أتي بالمعراج ነቢ አለይሂ ሰላቱ ሰላም ከዛ መጣላቸው ሚዕራጅ መወጣጫ ማለት ነው እሺ ሚዕራጅ وهو كالسلم ልክ እንደ መሰላል ያለ ነው ذو ደረጂ ምን ያለው ነው ልክ ደረጃ መወጣጫ አለው የርቃ ፊሃ በሷ ላይ የሚወጡበት ፈሰዒደ ፊህ ኢለ ሰማይ ዱንያ ወደ ሰማይ ዱንያ ነቢ አለይሂ ሰላቱ ሰላም ወጡ ሰማይ ዱንያ ማለት ነው ሴቶች የቅርቢቷ ሰማይ ማለት ነው እሺ እቺኛ መናያት ثم الى بقيه السماوات سبع ከዛ እስከ ተቀሩት ሰባት ሰማይን አቋርጠው ነብዩ ተጓዙ فتلقوا من كل سماء مقربوها ነቢይ አለይሂ ሰላቱ ሰላም ሲወጣጡ እንግዲህ ሲሄዱ ጉዟቸውን ሲቀጥሉ ነቢዩ ተገናኙ ፊ ኩሊ ሰማይ ሙቀረቡሃ ቅርብ ያሉትን መላይኮች ወይም ደግሞ የዛች ቦታ ባለሟሎችን ተገናኝተዋል። ሙቀረቡሃ ማለት ባለሟል ባለሟል ገባችሁ የዛ ቦታ ያው የሚገቡ የተቀመጡት ከአንቢያዎችም ከመላይካዎችም ማለት ነው ወሰለመ አለል አንቢያ ነቢ አለ ሰላት ሰላም ለአንቢያዎቹ ሰላምታ አቀረቡ አለዚነ ፊ ሰማዋት በሰማያት ውስጥ ያጋጠሟቸውን ማለት ነው በሁሉም አይደል አንደኛው ላይ ሁለተኛው ላይ ሶስተኛው ላይ ለላ ያገኟቸዋል ቢሐሰቢ መናዚልህም ልክ በመናዚላቸው ልክ እስቲ ትንሽ ጥናት አድርጉና በሚቀጥለው ትነግሩኛላችሁ። አንደኛው ሰማይ ላይ ማንን አገኙ? ሁለተኛው ሰማይ ላይ ማንን አገኙ? ይህንን ሰርታችሁ ነው እሺ። መናዚልን ወደራጃቲን ሐታ መረ ቢሙሳ አልከሊም ነቢዩ በሙሳ ዘንድ እስቲ ድረስ ሙሳ አልከሊም ከሊሙ ከሊሙላህ ማለት ነው። አላህ ያናገረው አይደል እንዴ? ወከለመ አላሁ ሙሳ ተክሊማ እንዳሉ ፊሳዲሳ በስድስተኛው ምን ላይ ያገኙት ነቢዩ ሰማይ ላይ ያገኙት ወኢብራሂም አልኸሊል ፊሳቢዓ ተፈቃሪውን የአላህ ባሪያ የሆነውን ኢብራሂምን ደግሞ ያገኙት በስንተኛው ነው? በሰባተኛው ነው። ثم جاوز منزلة ይሂማ የሁለቱንም እንግዲህ ደረጃ ነብዩ ተላልፈው ሄዱ ማለትም ስድስተኛውንም ስድስተኛውንም ሰባተኛውንም ማለት ነው ሰለላሁ የአላህ ውዳሴና ሰላም አለይህ በነብዩ ላይ ዋለይሂማ በሁለቱም ላይ ይሁንና ዋላ ሳኢሪ ልአንቢያ የተቀሩት አንቢያዎች ላይ ነው ሐታ ኢንተሃ ኢላ ሙስተዋ ነብዩ ሐታ ኢንተሃ እስቲደርሱ ድረስ ኢላ ሙስተዋ ሙስተዋ ማለት አዕላ ትላንት ብያቸውለዋ ከፍ ላቅ ያለ ቦታ ላይ እስኪደርሱ ድረስ የስመዑ ፊ ሰሪፍ አቅላም ነቢ አለ ሰላት ሰላም ከፍ አሉ ሄዱ ሄዱ ምን እስኪሰሙ ድረስ የቀለምን ድምፅ እስኪሰሙ ድረስ ባለፈው ትላንት ነግሬያቸዋለሁ። ሰሪፈል ቀለም አቅላ ማለት የሚጻፈው ሲጻፍ የሚሰማ ድምፅ አላ ነብዩ አዳሙት አይ አቅላም አልቀደሪ ቢማ ሁወ ካኢኑ የውሳኔዋን ቀለም ማለት ነው። እስተ የሚሆነውን ላይ የተጻፈበትም ማለት ነው። ወራ ሲድረተል ሙንተሃ ነቢይ አለይሂ ሰላቱ ሰላም ሲድረተል ሙንተሃን አዩ። ትላንት ነገር ነበር። ሲድረተል ሙንተሃ ማለት ነው የት የሚገኝ ነው አልኳቸው። ከሰባት ሰማይ ሰባት ሰማንያ በላይ የሚገኝ ነው። ምን ማለት ነው ብያቸዋለሁ። እስቲ ወንዶች አንድ ምን ማለት ነው? ፈጠን በሉ። የእውቀት መጨረሻ ማለት ነው ያሉ ለማዎች አሉ። ሴቶች ሌላ ምን አልኩኝ እ ሌላ ሁለት ነገር ነው ያስቀመጥኩ። አንደኛው ማለት ነው የእውቀት የእውቀት መጨረሻ ምን ለማለት ተፈልጎ ነው? የእውቀት መጨረሻ ሲባል የሰው ልጅ የሚያውቀው እስከዛ ድረስ ያለውን ከዛ በላይ ማወቅ አይችልም። ግልጽ ነው። ሌላስ ምን ማለት ነው ብያለሁ። ና ማለት የሚወጣ ነገር ሁላ ከዛ በላይ መድረስ አይችልም አረልን ሙንታ ሙንተሃ የተባለ ለዛ ነው እያሉ ወገሽያ እሷን አካቧት ነበረ ማንን ሲድረተል ሙንታ ሚን አምሪላ ካላ ትእዛዝ ተዓላ አዛመተን አዛመተን ነው የሚለው አዛመተን አዚመተን ላቅ ያለ ልቅና አካባት ነበረ ሚን ፊራሽ ሚን ዘሃብ እዛ ዘንድ ምን ነበረ ከወርቅ የሆነ ፍራሽ እሺ ፍራሽ ብትሉ ምንድን ነው የሚሆነው ይራይሮ ማለት ነው እዚህ ጋር ግን ፊራሽ ነው ያለው ሚን ዘሃብ እ ወአልዋንን ሙተዐዲዳ ብዙ ደግሞ ምን ነበሩ መልኮች በጣም አሉ የተለያዩ ቀለማት እዛ አይተዋል ነብዩ ግልጽ ላይ ምኑ ላይ ዛፉ ዘንድ ግልጽ ነው ሲድረቱል ዘንድ ያህል መላኢካ መላይኮች ደግሞ ልክ እንደ አሞራ ዛፍ ላይ ወይም አዋፋት እንደሚያካብቡት የለም እሷ ላይ አርፈዋል ባካቡ ምን አይነት ዛፍ ነው መላይካ የሚያክል የሚያርፍበት መላይኮች ግዙፍ ናቸው አይደል አለ ግዙፍ ናቸው እንደዚህ እንደ ዛፍ አካቦታል ወራአውና ሁናከ ጅብሪል አላ ሱረቲ ነቢዩ ጅብሪልን እዛው ነው ያዩት እዛው ዘንድ በምኑ በሱራው ሱራው ማለት በምኑ በሱ ገጽታው ስድስት መቶ ክንፍ ኖሮታል አድማሱ ሞልቶ ስብሓንላህ ምን አይነት ነው ሲድረቱል ሙንታ በጣም ይገርም ነው ስብሓንላህ ወለው ሲቱ ሚአተ ጀናሕ ኖሮት ማለት ስድስት መቶ ክንፍ ወረአ ረፍረፈን አክደር ነቢዩ አረንጓዴ የሆነ ረፍረፍን አይተዋል ምንጣፍ ጽፍቲ የሆነ ምንጣፍ ማለት ግልጽ ነው እዛው ዘንድ አይተዋል ከሰደሉ ፎቅ አድማሱ ሞልቶታል። ምኑ ረፍረፉ ረፍረፍ አንዳንድ ጊዜ ይህ የቤት እንትን ላይ የሚሰራ የለ ምንድን ነው በረንዳ ጥላ የሚሰራ ረፍረፍን በሱም ይጠቀማሉ። በአረብኛ ቋንቋ አረግ አረግ ነው የሚባል እዚህ እንደ ጥላ ያለ ማለት ነው። አይ በእጽዋት ሳይሆን በተለያየ ነገር የሚሰራ ለመጋረጃ ያለ እንደዚህ የሚጋረጃ በረንዳ ነገር ላይ መግቢያ ላይ አላያል በቃ ምን ታስበሉ ችግር የለም በሁለቱም ቋንቋ ስላለ ብዬ ነው የሰጠዋችሁ ወራአ አልበይት አልማዕሙር ነቢይ አለይሂ ሰላቱ ሰላም በይት አልማዕሙርን አይተዋል በይት አልማዕሙር ማለት በዱንያ ላይ ከአባል እንደዚህ የምናከብረው ታላቅ የአላህ ቤት ነው አይደል እንደዛው አላህ ስብሐነ ዘንድ ያለ የተገነባ ኢባዳ የሚፈጽሙበት ቤት ነው አዩ ነቢዩ በይትን ማዕሙርን ወኢብራሂሙ ልከሊል ባኒ ልካዕባ ኢብራሂም ደግሞ ተፈቃሪ አላህ ባሪያ ባኒ ልካዕባ ካዕባን የገነባው ማለት ነው እሺ ባኒ ማለት አልአርድያ በምድር ላይ ያለችዋን ካዕባን የገነባትን ሙስኒደን ባህረው ኢለይህ ጀርባውን ወደ እሱ አስደግፏል ወደ ወደ ቤተል ማዕሙርን ደግፍ ብሏል ልቅናውን ያሳያል ማለት ነው አይደል እሷን መደገፉ ለምንድን ነው ከተባለ ሚስጥር አለው ሊአነሁ ልካዕባ አሰማዊያ እሷ የሰማይ ምንድነች ካዕባ ነች ማ በይተ ልማዕሙር የድኹሉሁ ኩለ የውምን ሰብዑነ አልፈ ሚን ልመላኢካ ሰባ ስንት ሺ ሰባ ሺህ መላይካ አዳምጡ አዳምጡ ሰባ ሺህ መላይካ በየቀኑ ይገባል ሰባ ሺህ ሰው በየቀኑ ካዕባን አይዘይርም ማለት ነው። ቁጥራቸው ምን ያክል እንደሆነ ተመልከቱ። ሰባ ሺህ መላይካ በየቀኑ ነው እያላቸው ያለው ሱብሃንአላህ። እኛ ላላ ትግዛናል ትግዛ ምንም እኮ ማለት አይደለም። ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩዕመሩን በዛ ላይ ማ ፊህ ከዚያም አላህን እዛ ውስጥ ይገዛሉ መላ የዑዱነ ኢለይህ ላ የውም ልቅያማ እስከ ትንሣኤ ቀን ድረስ እስከ ቂያማ ድረስ ተመልሶ አይሞቱም። በቃ አንዴ ነው የሚደርሳቸው እድል። ተግባባል? አንዴ ብቻ ነው የሚደርሳቸው። ኢብራሂምን ለምን አላህ እሱም ብቻ እሷ እንዲደገፍ መረጠ ከተባለ ዛሬ ላይ ደግፍ ማለት ያስፈልገዋል። በዱንያ ያለችዋን ምን ሰርቷል እሱ እ ከዓባን ስለሰራ ማለት ነው። አልጀዛኡ ሚን ጂንሲ አመል የሚባለው ወራአ አልጀና ጀነትን አይቷል ወናር እሳትንም አይቷል ከዛ በፊት የዘለልኩት አለ ምሳሌ سبعون ألفا من الملائكة ثم يتعبدون فيه ما لا يعودون إليه إلى يوم القيامة ورأى الجنة والنار نبي وزي قزوات جنة ساتنا يتوى وفرض الله عليه هناك الصلوات الخمسين أمسا صلاة النبر الله يدنق قباتشو ثم خففها إلى خمسين كذاس አውርዶላቸው ነቢዩ አለይሂ ሰላት ሰላም እስከ አምስት አደረሰላቸው ረሕመተን ሚንሁ ከሱ በሆነ እዝነት ወልጥፈን ሊዕባዲህ ለባሪያዎቹም የሚራራ ከመሆኑ አንጻር ወፊ ሀዛ በዚህ ላይ እንግዲህ የሚያሳየን ከታሪኩ አንጻር ኢዕቲናውን ዐዚም ትልቅ ትኩረት ሊሰጠው ይገባል ቢሸረፍ ሰላቲ በሰላት ልቅና ወዐዘመቲሃ የሷን ልቅና ላቅ ያለ ክብር እንዳላት ማህበጠ ኢለል በይትል መቅድስ ነቢዩ ከዛ በኋላ ወረዱ ወደ ቤተል መቅዲስ ወረዱ ወሐበጠ መዓሁ ልአንቢያ ከዚያም ከነቢዩ ጋር ወረዱ አንቢያዎች በአጠቃላይ ወሰላ ቢህም ፊህ በዛ ውስጥ ነቢ አለ ሰላት ሰላም አሰገዷቸው ለማ ሐነት ሰላቱ የሰላት ወቅት ጊዜ ምን ሲል ሲደርስ ወዩሕተመሉ እዚህ ላይ ያስመቻል አነሃ ሱብሑ ሚን የውመኢዲን የዚያን ቀን ሱብሂን ነው ነቢ አለይሂ ሰላቱ ሰላም ያሰገዷቸው። ሱብሂን ምን ሲሉ ሲመለሱ ማለት ነው። ላይ ሱብሂ ሰላትን ያሰገዷቸው። ወሚን ናሲ ከሰዎች መን የዝዑምም ይጠረጥራል። ቅድም ያልኳችሁን አሁን ልነግራችሁ አነሁም አመሁም ፊ ሰማ ነቢዩ ያሰገዷቸው እዛው ሰማይ ላይ ነው ብሎ የሚያስብ የሚጠረጥሩ ሰዎች አሉ። والذي تظاهرت به الروايات የተለያዩ ዘገባዎች በይፋ እንዳመጣችውና ሚዛን እንደመደፋው أنه أمهم ببيت المقدس ነቢይ عليه الصلاة والسلام ያሰገዷቸው የት ነው بيت المقدس ላይ ሲመለሱ ነው ያሰገዷቸው ولكن ነገር ግን في بعضها أنه كان أول دخوله إليه አንዳንዶች ደግሞ ምን ይላሉ የመጀመሪያ በይተል መቅዲስ ላይ እንደገቡ ነው ይላሉ ከየት ተጉዞ ከካዕባ ወዴት ወደ በይተል መቅዲስ ጉዞ እንዳደረጉ እዛን ያሰገዱት ብሎም ያስብም አለ ወዛሂሩ አነሁ ባዕደ ሩጁዒህ ወዛሂር ከተባለ ራጅህ ማለት ነው እሺ ወዛሂር ማለት ማለት ነው ራጅህ ማለት ነው አነሁ ባዕደ ሩጁዒህ ኢለይሂ ነቢዩ ከተመለሱ በኋላ ነው ይህ ተብለው ሰማይ ሰባት ሰማይን አቋርጠው ከተመለሱ በኋላ ነው። ሊያነው ምክንያቱም ለማ መረ ቢህም በእነሱ ላይ ሲያልፉ ሲሄዱ ማለት ነው ፊመናዚህሊም እነሱ በሚኖሩ በእያንዳንዱ ሰማይ ላይ መላይኮ ምኖች አሉ ብያሉ መላይኮችና አንቢያዎች አሉ ጀዓለ የስአል አኑም ስለ እነሱ ይጠይቁ ነበር ጅብሪል ጅብሪል ይጠይቁ ዋሂደን ዋሂደን ጅብሪል ይሄ ማን ነው ይሉ ነበረ ይሄ ማለት ወንድምህ ዩሱፍ ነው ይሄ ማለት ወንድምህ ሙሳ ነው ግልጽ እያለ ያብራራላቸው ነበር አይደል ታዲያ እዚህ ያሰግዷቸው ቢሆን ኖሮ እዛ የተገናኘ ነው ይሉ ነበር አይደል? ወይም እንደውም አይጠይቁትም። ለምን አይተዋቸዋል አይደል? ስለዚህ ከተመለሱ በኋላ ነው የሚሆነው አለ ወይኽቢሩም ቢህ ዋዳ ወላይቅ የሚገባውን ከታሪክ አንጻር ይሄ ነው። ግልጽ ነው። ሊያነው ምክንያቱም ካን አወለን መጥሉበን ይለልጀናል ደግሞ ነቢዩ የመጀመሪያ የተጓዙት እኮ ከአንቢያዎች ጋር ለመተዋወቅ አይደለም። አወለን መጥሉበን የመጀመሪያ የተፈለጉት ኢለ ልጀናቢ አልዑሉዊ علوي ዑልውይ ምን ማለት ነው? የበላይ ወደ ሆነው ነው ጀናብ ነው የተፈለጉት ከሱ ናህያ ወይም ጃኒብ አንጻር ማለት ጀናብ ማለት ናሂያ ግልጽ ነው። ሐዋሊ የተፈለጉት ከሰባት ሰማይ በላይ ነው የተፈለጉት እንጂ ለዱንያ ሁኔታ አይደለም። ሊዩፍረض አለይህ በሳቸው ለግድ ዘንድ ሰላት ዋላ እመቴ በእመታቸው ላይ ማ ይሻ አላሁ ተዓላ አላ የፈለገው ነገር መለማ ፈረገ ሚን الذي ኡሪደ ቢህ ከዚያም ነቢ አለይሂ ሰላቱ ሰላም ያ የተፈለገውን ግዴታቸውን ከጨረሱ በኋላ اجتمع فيه ያው አየ ግዴታቸውን ተወጡ እዛ ተሰብስቦ ከመጡ በኋላ ከማን ጋር ተሰበሰቡ ከአንቢያዎች ጋር ቤተል መቅዲስ ላይ ማለት ነው هو እሳቸው ወኢኽዋኑ ወንድሞቻቸው ምን ነብይ ثم ظهر شرفه ከዛ የእሳቸው ልቅና ከፍ ብሎ ታየ በይፋ ታየ ወወضዑ ልቅናቸው አለይህም በሳቸው ላይ عليهم በእነሱ ላይ ያላቸው فضل በአንቢያዎች ላይ ማለት بتقديمه في الإمامة በምን ተቀደሙ በኢማምነት ኢማም መሆን ኢማም እንግዲህ የሚደረገው በላጭው ነው وذلك ይህ عن إشارة جبريل ጅብሪል ስላመላከተ ነው عليه السلام በእነሱ عليه السلام በእሱ ላይ የአላህ ሰላም في ذلك በዚህ ثم خرج من بيت القدس ማለት ነው አንተ አሰግድ ግባ ብሎ እሱን ያመላከተው ግልጽ ነው ثم خرج من بيت المقدس ከዚያ ነቢ አለይሂ ሰላቱ ሰላም ከቤተ المقدس ወጡ فركب البراق ቡራቅን ተሳፈሩ وعاد الى مكة ወደ መካ ተመለሱ ቢገለስ በጨለማ ሲመለሱ ግን ቦታቸው እንኳን አልቀዘቀዘችም ይላሉ ምን ምን ያሉበት የተኙበት አይደል ተከስሶ ነው የተወሰዱት والله سبحانه وتعالى أعلم እኛ የምንለውን ብለናል ሐቂቃው የሚያውቀው ማን ነው አላህ هل كان الإسراء ጥያቄ ነው ደግሞ هل كان الإسراء ببدنه صلى الله عليه وسلم وروحه أو بروحه فقط ነብዩ ጉዞ ያደረጉት በአካላቸው ነው ወይስ ሩሃቸው ብቻ ነው ደርሳ የመጣችው ይሄ በመናም የሚለው ላይ ፈታልን አይደል በመናማቸው አይደለም የሚለውን ነገረንም አሁን ደግሞ አንዳንዶቹ ሩሃቸው ነች የሄደችው አዎ ተጉዟል ግን ሩሃቸው ነች የሄደችው በደናቸው አይደለችም ይለዋሉና እንዴት ነው በሚለው ላይ اختلف الناس ይላል ሰዎች ተካልፈዋል هل كان الإسراء ببدنه وروحه ነብዩ የተጓዙት በአካላቸው ነው በሩሃቸው ነው አው ቢሩሂ ፈቀት ወይስ በሩሓቸው ብቻ ነው? ሁለት ነው ማለት ነው አይደል? ሀሳቡ በአካላቸውና በሩሓቸው ነው ወይስ በሩሃቸው ብቻ ነው ወይ? አላቀውለኝ ፈላክተሩን አብዛኞቹ ምን ልዑለማ ዑለማዎች የሉበት አቋም አላኖ ኡስሪ ቢበደኒ ወሩሒ ነቢዩ የተጓዙት በምንድን በአካላቸውም በሩሓቸውም ነው የቅበተን ንቃት ላይ ሳሉ ለመናመን ተኝተው አይደለም والدليل لازم الرجاء على ذلك بزي قد لقوله تعالى سبحان الذي أسرى بعبده ليلا من المسجد الحرام من المسجد الحرام إلى المسجد الأقصى الذي باركنا حوله فالتسبيح إزيل الله ما تراتو إنما يكون عند الأمور العظام تلك لهم قدينه فلو كان مناما بمنام بيونه لم يكن في شيء كبير تلك عباد لمن كتبان كلهم سولي بمنام يتمدر في مدى لا رندي ولم يكن مستعظما إنهم لكن يتدرقين في ارتبه لا يقبل ليت سرى سبحان ابو ولو ولما باتت كفار قريش የቁረይሽ እኮ ከሃዲያን የተቻኮሉ ጊዜና ተክዚቤ ነቢዩ ምን ማለት ማስዋሸትን ተሽቀዳድመው ማለት ነው። መሯሯጣቸው በምን ስላላቸው ነው? በአካልም በሩህም ስላለ ነው እንጂ እንደው በመናሜ ነው ቢላቸው ኖሮ ምንም አይሽቀዳድሙም። ወለም እርተደት ጀማዓቱ ሚመን ቀድ አስላም በዚህ ክስተት እንግዲህ የከፈረም አይከፍርም ነበር ሰልሞ እኮ የነበሩት እኮ ካፊር የሆኑ ወደ ክህድና የተመለሱ አሉ። ምን ብለው ሙሽሪኮች ባደረጉባቸው ተጽዕኖ ብሎ ብሎ እናንተ ነብይ ደግሞ እንዴ የደርሼ መጣው ሰባት ሰማይን አቋርጬ በዚህ ደቂቃ ውስጥ አላህ ዘንድ ደርሼ የመጣ ብሎ ይላል ብሎ ሄዶ ሲነግሯቸው ገና መስለማቸው ነው። ቀልባቸውም ትንሽ ነች። እውነትም ይህ በቃ ቀጣፊ ውሸታም ነው ማለት ነው። በዚህ ደቂቃ ደርሼ መጣው ይላል እንዴ በማለት ወደ ኩፍርና ተመለሱ ግልጽ ነው ለአቡበክር ሲነገሩ ነቢዩ እንዲህ አሉ አለ እነሱም ደስ ብሏቸው ሊያስዋሽ ነው በቃ ነቢዩ እንዲህ አሉ ሲል አዎ ሲል ታዲያ ምን ይገርማል አለ እሳቸውማ ካሉ ትክክል ነው አለ ከዚህ የበለጠም እውነት እያልኩኝ አይደለ እንዲህ አለ ግልጽ ነው ከሰማይ እኔ ወህ ይመጣልኛል ብሎ ሲለኝ አዎ እያልኩኝ አይደል እንዴ ታዲያ ሳላይ አለ ይህንንም እኮ ሳላይ ይቀበላሉ አለ ደስ አይልም ንግግሩ ሱብሃንአላህ الأسلم وأيضا بدقامي فإن العبد عند بارع عبارة ዋይደን በድጋሚ ፈኢነ ልዓብድ ዓብድ እኮ ዒባረቱን የተገለጸበት አመጅሙዕ ሩሕ ወልበደን ባሪያ ሲባል የተገለጸበት በዚህ ጋር የተፈለገው ሩሕና በደን ያለው ነው አይደል ሱብሓነ ለዚ አስራ ቢዓብድህ ተብሏል አይደል ዓብድ የተባለው ሩሕና በደን ያለው ነው አለበለዚያ ሱብሓነ ለዚ አስራ ቢቀልቢ ቢቀልቢህ ይል ነበር ግልጽ ነው ዓብድ ያለው እንግዲህ የተፈለገው ሩሕና በደን ያዘለ ስለሆነ وقد قال أسرى بعبده ليلا وأيضا قال سبحانه وما جعلنا الرؤيا التي أريناك إلا فتنة للناس له وما جعلنا لا درقنم الرؤيا يا يا يهويتا التي أريناك لا أنت أسينه إلا فتنة للناس لسوش من بيون ምን ሊሆን እንጂ ፈተና قال ابن عباس ይህንን በተመለከተ ኢብኑ አባስ ብሎ ይላል ፈጠን ስለምስ በደንብ ተከታተሉ እሺ ምን አለ ይሄ رؤيا عين በአይን የታየች እይታ ነች እንደው ዝም ብሎ በሩሃቸው ያዩት አይደለም እሺ በአይናቸው ነው ነብዩ ያዩት በብረቷ أريها رسول الله صلى الله عليه وسلم ليلة أسري به ነብዩ ያዩት ክስተት መቼ ነው የኢስራ ጊዜ በምናቸው በአይናቸው በራሳቸው ያዩት ነው አለ ወማ ጃአልና ሩእያ ለቲ አረይናከ ኢላ ፊትነተን ሊናስ ለሰዎች ፈተና ነው ለየበት አይደል አላህ በኢስራና ሚዕራጅ እኮ አላህ በጠረበት ሙናፊቁን ሙእሚኑ ምኑን ምንም ያለ እንገራገር የተቀበሉት ልክ እንደ አቡበክር ስዲቅ ያሉትን አላህ ስብሓነሁ ወተዓላ ሲዲቅ እሱ ብሎ እንዳለው እነሱም እንግዲህ ያንን ተጎናጸፉ። ሙናፊቁም ተለየ፣ ሌላውም የከፈረ ከፈረ። ረዋ አልቡኻሪ وأيضا قال سبحانه ما زاغ البصر وما طغى ما زاغ البصر نعم አልተዘነበለም ማለት ነው ማዛቅ አልበሰር ማማለ ማለት አልተዘነበለም አልበሰሩ በሰር ነው ምን እይተው አይደለ ምልከታው አልተዘነበለም ወማ ጠጋ ወሰንም አላለፈም የለሱ እንዲያ የተፈቀደለትን ነው ምን ያለው ያየው በማለት አላህ ተናገረ። ወልበሰር እንደምታውቁት ምን በሰር አይን አይደል? በሰር የሚባለው ሚን አላት ዛት ለሩህ ለምን የሚሰጥ ነው አለ። ለዛት የሚሰጥ ምንድን ነው አለ? አካል ነው፣ መሳሪያ ነው አይደል? ለሩህ አንተ ለሩህ ይሰጣል እንዴ? አይኑ ምናምን እንትን አላት እንዴ? ሩህ ምናምን አይኑ ነው ይባላል አይባልም ለአካል ነው አለ ወአይደን ፈኢነሁ ሁሚለ አለል ቡራቅ ነብዩ ተሳፈሩ ሩሃቸው ነች እንዴ ሩሃቸው ሄዳ ቡራቅ ላይ ተሰፈረች ማለት ነው ሉገም ይዛ ምናምን ሩሃቸው የሆነ ቡራቅ ላይ እንዴት ትሳፈራለች ምን ቡራቅ ያስፈልጋታል ሩህ <laughs> ተግባባል ሩህ ያስፈልገዋል እንዴ ለአንተ ምንድነው ቡራቅ ያስፈልገዋል እንዴ ሩህ አያስፈልገው ማር ወዳበቱን በይዳ ይሄ ደግሞ ያው እንደሚታወቀው እንስሳ ነው ነጭ የሆነ በራቀቱን በጣም የምታበራ ለሃ ለመዓን ነጸብራቅ ያላት ለመዓን ማለት ማንጸባረቅ ያላት ማለት ነው። ወኢነማ የኩኑ ሀዘ ልልበደን ይሄ መሳፈር እኮ የሚባለው ለምንድን ነው? ለአካል ነው፣ ለሩህ አይደለም። ያና ላ ተሕታጅ ፊ ሀረከቲሃ እሷ እኮ በእንቅስቃሴዋ ምንም የሚያስፈልጋት አለ መሳፈር ያስፈልጋታል አያስፈልጋት። እንዲህማ ከሆነ ታዲያ መላይኮች ምናምን የሆነ እንትን የሚሉበት ይዞ ይመጣሉ እንዴ እሷን ለማሳብ ግልጽ የለም ሩህን ሲያወጡ ኢላ መርከቢን ተርከቡ አለይ የምትሳፈርበት ይዞ አይመጡ ወቃል አኸሩን ለሩህ ቢሆን ኖሮ መላይኮች የሆነ እንትን የምትቀመጥበት ሐሞት ሽቶ የተቀባ ምናምን ከእሷ በእሷ ላይ አድርጎ ይዞ ትሄዳላ የሚባል እንደዚህ ነበረ መሆን የነበረበት ሩህ ቢሆን ኖሮ ወቃል አኸሩ ሌሎቹ ብሎ አሉ በል ኡስሪየ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ቢሩሂሂ ላ ቢጀሰዲህ አንዳንዶቹ ዶ አሉ እኚህ ረድ ሰጡ። በቃ ይሄ የማይሆን ነገር ነው፣ በሩህ የምትሉት ነገር አይሆንም አሉ። እነዚህ ደግሞ አሉ በል ኡስሪየ ቢረሱልላህ ሰለላሁ ዐለይሂ ወሰለም ቢሩሂሂ ለቢጀሰዲ ነቢዩ በአካላቸው አይደለም የተጓዙት በሩሃቸው ነው። ምን ነው ሲባሉ ነቀለ ሀዘል ቀውሊ ኢብኑ ኢስሐቅ ኢብኑ ኢስሐቅ ይህንን ዘግቦታል፣ ነቅል አድርጓል። አን አይሻ ከአይሻም ወሙዓዊያ ከሙዓዊያም ተገኝቷል። ونقل عن الحسن البصري ሐሰን አልበስሪ ይህን አቋም ነው ያዘው በሩሃቸው ነው ነብዩ የሄዱት አሉ ነህወ وليس المراد بهذا القول በዚህ ንግግር እኮ አልተፈለገም አነ ሊስራ ካነ መናመን እነዚህ ዑለማዎች ቢሉ ነብዩ በህልማቸው ሳይሆን ሩሃቸው ሄደ ነው እንጂ ያሉት በመናም አይደለም። ሩሃቸው ነች ሄደችው ነው ያሉት። በሌነ ሩሐ ዛቱሃ ኡስሪየ ቢሃ ራሷ ሩሃቸው ነው የሄዱት ነው የሚሉት። ይሄ እንዳይመስለን እነዚህ ዑለማዎች ተካለፉ ያልነው ተጓብተናል ልዩነቱ እነዚህ ይህንን አቋም ራሱ የያዙት ዑለማዎች በመናም አይደለም ያሉት ሩሃቸው ግን ሄዳለች ነው የሚሉት ፈፋረቀት ልጀሰድ አካልን ተለይታ ሱማ አደት ኢለይ ከዚያ ወደ ነቢዩ ተመልሳለች ይላሉ وهذا من خصائصه ነቢዩ እንግዲህ خصائص ነው ሩሃቸው ወጥታ መመለሷ فإن غيره ከነቢዩ ውጭ ያለ ላተናሉ ዛቱ ሩሒሂ የሩሓቸው لا تنال አታገኝም ذات روحه የሩሓቸው ذات አካል الصعود መውጣትን الكامل ሙሉ የሆነን إلى ወደ ሰማይ إلا بعد الموت ከሞተ በኋላ ስለዚህ ከሳኢስ ነው የነቢዩ በምንድን ነው አሉ በሩሓቸው ነው አሉ አሁን እንግዲህ የሚሰጠውን ረድ ታያላችሁ እሺ እንደዚህ ብለዋል አለ። ከአይሻም ተገኝቷል አሉ፣ ከሙአዊያም ከሐሰን አልበስሪ። እኛ ማንም ይሁን ራጂውን የሆነን ነው የምንቀበለው አይደል? አይሻ ስላለች ብለን አንቀበልም አይደል? ምክንያቱም ሌሎች ሰሃቦች ደግሞ እሷን አልደገፏትም። ግልጽ ነው። የእሷ ቢደግፏን ኖሮ ነበር ራጂ የምናደርገው። ወልሙራድ አለ የተፈለገው ቢልመናሚ መናም ሲባል አነማ የራሁ ናኢሙ ተኝ የተኛ ሰው የሚያየውን ቀድ የኩኑ አምሳለን ምሳሌ ሊሆን ይችላል እንደ ምሳሌ የሆነ ነገር የቀረበ ሊሆን ይችላል መድሩበትን ልልማዕሉሚ ለታወቀ ነገር የሆነ እንደ ምሳሌነት የሚቀርብ መድሩባ ማለት የሚቀርብ ማለት ነው የሚመታ ማለት አይደለም ወደረበ አላሁ መተለን ሲል ምን ነው አደረገ ምሳሌ ማለት አለ እንጂ መታ ማለት አለ ፊ ሱረት ልመሕሱሳ በምናውቀው መሕሱስ ማለት ማለት ተጨባጭ አይደል የምናየው ተጨባጭ ነገር ሁለት ነገር ነው አይደል? ማዕነዊ ያለ ሒስ ያለ ማዕነዊ ማለት ምን ማለት ማዕነዊ ምን ማለት ነው? ተጨባጭ አልሆነ ማለት ልናየው የማንችል ነገር ምን ይባላል? ማዕነዊ ይባላል። ሒስይስ ተጨባጭ ልንዳስሰው የምንችል በስሜት ዋሶች የምናውቃቸው ነገሮች ሁላ መሕሱስ ይባላሉ። እሺ ስለዚህ ህልም ማለት ያ ነው። በቃ ከገሃዱ ዓለም የምናውቀው ነገርን እንደ ምሳሌ የሚቀርብልን ማለት ነው በህልማቸው ፈየራቅ ያመለከታል ተመልካቹ ህልሙ ከአነው ቀድ ዑሪጀ ብሂ ለሰማ ወደ ሰማይ እንደወጣ ወደሀበ ብሂ ኢላ መከተ ወደ መካም እንደሄደ ይመለከታል ይሄ ሚካ ይላል ሚካ የሚል ቃል አላውቅም ወሩሐሁ የዛ ሰው ሩህ ለም ተስዓት ምን አላለችም አልወጣችም ወለም ተድሃብ አልሄደችም ግን እሱ የት እንደሄደ ነው የሚያስበው መካ ወኢነማ ምልኩ ሩእያ የእይታው ሚልክ ማለት ነው ባለቤትነት ضرب له المثال ምን የተደረገለት ነው አለ ምሳሌ የቀረበለት ነው አንተ እዛ መሄድክ ያየኸው ነገር በህልም ማለት ነው ያየኸው ነገር ልክ እንደ ምሳሌ የቀረበልህ ነው እንጂ ምን አይደለም በእውነት ሄደህ አይደለም አንተም እኮ አሁን እዚህ ቁጭ ብለህ የትና የት ትሄዳለህ? ግልጽ ነው። ሲያስፈልግህ ክፍለ ሀገር ትሄዳለህ፣ ሲያስፈልግህ ምናምን እዛ ተኝተህ ትምህርት ቤት የምትሆንበት አጋጣሚ አለ። ወልፈርቁ በይነ አልአምረይን ዋዲህ። ይሄ ደግሞ ልዩነቱ ያለው ነገር ሰፊ ነው አይደል እንዴ? በሩህ ሄደ ከተባለ ሩህ ሄዳለሽ ነው አይደል? ወስተደለ ለእነዚህ ሰዎች እስቲ መረጃ አቅርቡ ነብዩ በሩሃቸው ነው የሄዱት ለምትሉ ሲባሩ ካነ ቢሩሒ ላ ቢጀሰዲህ ያሉት አካሎች መረጃ አቅርቡ ሲባሉ ቢማ ጃ ፊ ሪዋየቲ ሸሪክ ኢብኑ አቢ ነሚር የመጣን ሐዲስ ነው ምን ያሉት መረጃ አድርገው ያቀረቡት عن انس رضي الله عنه مرفوعا كانس ቀጥታ ባነሱ ሐዲስ ብሏል ማ ማ ሸሪክ ነው አይደል እንዴ ያነሳው ከሱ ከአነስ መርፉዓን ቀጥታ ከነቢዩ በሚያነሱ ሱመ ስተይቀውቱ ከዚያ ነቃው አሉ ነቢዩ ፈኢዛ ስነቃ በበዛ ጊዜ አነ ፊል ሒጅሪ እኔ በሒጅር ነበርኩኝ ብሎ አሉ። ስለዚህ ነቢዩ ሄደው ነበረ። ልክ ሲነቁ በምናቸው ነው ይህን ያሉት ሂጅርን ያሉት ብለው ተረዱት። ግን ይህ የሚያሻማ አይደለም። አዎ እዛው ብንንስል ሄድኩኝና ስመለስ ብንንስል እዛውን ያለውት ነው መሆን ይችላል። በዚህ መተርጎ ምን ምንም እኮ የሚያቅተው ነገር የለም። ግልጽ ነው አለ። ሄዱ፣ ተጓዙ፣ አዩ። እዚህ ሲመጡ ደግሞ ንቅት ስል ምን አልኩኝ እ ምን አልኩኝ ለካ ያለውት ህጅር ላይ ነው ስቀመጥ፣ ነቃ ስል ማለት መንቃት የሚባለው ነገር እኮ ተኝተ ብቻ ላይሆን ይችላል አይደል? ከዛ ከአዲስ የሆነ የሆነ ቦታ ላይ ሄደ ማለት ነው አሁን እንደ አዲስ ነቃ ስል ያለሁት ሂጅር ላይ ነው። በቃ ተመጣሁኝና ማለት ይችላል። ግን እነሱ የተረዱትን አረዳድ አስቀመጡት። እስቲ እነዚህ ረድ የሚሰጡት ዑለማዎችን እነ ምናል ወቀድ ውጂበ አንሁ ቢጀዋበይ አሁን መልስ የሚሰጡት ዑለማዎች ናቸው። እንግዲህ እኔንና እኔን መሰሎች አይደሉም። እኔ ውስጥ መልሳቸው أحدهما አንደኛው አሉ አነ ሀዛ ማዕዱዱን ሚን ገለጣት ሸሪክ ይሄ እንግዲህ ከሸሪክ ካሉበት ስህተቶች ውስጥ የሚቆጠር ነው ሸሪክ ተሳስቷል በዚህ ዘገባው አሉ። የእሱ غلطة ነው አሉ። ስህተቱ ነው አሉ። ምን ሲ ምን ነው ሲባሉ ፈቀድ ገለጠ ልሑፋዝ ሑፋዙ شريكا في الألفاظ። ታላላቅ የሐዲስ ሊቆች ሑፋዝ ማለት የሐዲስ ሊቆች ነው። እሺ ተሳስቷል ሸሪክ አሉ። ፊ አልፋዚ ሐዲስ ልስራ ኢስራን በተመለከተ የዘገበው ሐዲስ ላይ ተሳስቷል። ገለጥ ነው ሰው ነው እና ይሳሳታል። እዚህ ላይ ተሳስቷል። ይሄ ግልጽ አለ። የነብዩ ንግግር አይደለም የእሱ ስተት ነው ዘገባው ላይ ያለ አሳኒ አሉ። ይሄ ካልሆነ ደግሞ ሁለተኛው አነ ልስቲቃብ መንቃት የሚባለው መሕሙሉን አለል ኢንቲቃል መሸጋገር ነው ሚን ሓሊን ኢላ ሓል ከአንድ ሓል ወደ አንድ ሓል ቅድም እንዳልኳችሁ ግልጽ ነው። ከዛኛው ባነንኩኝ ወደዚህኛው ግልጽ ነው አለ አሁን የዱንያውን የነገሩን ግልጽ ነው ከዛ ስነቃ የዱንያው ላይ ደግሞ እዚሁ ነው ያለሁት የት ነው ተመጣሁኝና እዛ ሲያስቀምጡኝ በቃ ለክ ያለሁት እዛ ነኝ ማለት ነው አምጥቶኝ ቃለ እብን ከሲር እብን ከሲር ብሎ የሚለው አለ ሀዛ ሐምሉ አሕሰን እንደው ሸሪክ ተሳስቷል ከምንል የአይነት ግምት የተሻለ ነው አለ እሱን ሸሪክንም እንደው ከምናስዋሸው وهذا الحمل ይህ ሐምል አለ ይሄንን ሊሆን ይችላል ብሎ ማለቱ አሕሰን ሚነል ተግሊጥ ሸሪክ ተሳስቷል ከማለት የተሻለ ነው እሱንም ስተታማ እንበለው ነው ወላሁ አዕለም ሐቂቃውን አላህ ነው ያውቀዋል ኢላ አን ቃለ ወነሕኑ እኛ እኮ አለ ላ ኑንኪሩ ውቁዐ መናሚ መናም የሚባለው ነገር አለ ኢብን ከሲር እንግዲህ እዚህ ጋር የሚናገረው አጃይብ የሆነ ንግግር ነው ወነሕኑ እኛ እኮ አለ ላ አናስተባበልም ውቁዋ መናን ቀብለል ይስራ ነቢዩ ከይስራ በፊትም መናን ተከስቶላቸው ግልጽ ነው ጥብቀ ማ ወቃ ባዕደ ዛሊክ ጥብቀ ማለት መሰል ማለት ነው የመሰለ ማለት ነው ወይም የገጠመ ማ ወቃ ባዕደ ዛሊክ ከዛ በኋላ ከተከሰተው ጋር ጥብቅ የሚሆን ግልጽ ነው ተመሳሳይ የሚሆን በምናማቸው አይቷል فإنه صلى الله عليه وسلم كان لا يرى رؤيا إلا جاءت مثل فلك الصبح ነቢዩ አንዱን ህልም አዩ ነቢይ ከሆኑ እንደ ንጋት ምን ፈለቅ ማለት ነው ጎህ ማለት ነው ፍንጥቅ ብላ የምትወጣ የምትታይ ማለት ነው ምን ማለት ነው የጠዋት የንጋት ጎህ በቃ ከወጣ ለሁሉም የሚታይ ነው አይደል ነብዩ በህልም ያዩትን በእውንም ያያሉ ነው አይደል ይህም ተከስቷል ታዲያ ይህ ምን ይገርማል አለ ግልጽ ነው እንደዛማ ከሆነ ወቀድ ተቀደመ ምስሉ ذلك في حديث بدع الوحي ይህ መሰልማ በድዕ ልዋሕይ በሚለው ርዕስ ላይም አይተናል አለ በድዕ ልዋሕይ ማለት ማለት የነብዩ የነብይነት ጅማሬ አለ በቃ የነብይነት ጅማሬ እኮ የታያቸው የሆነ ህልም ያሉ ከዛ በእግራቸው እያዩ ያዩትን ህልም መሰለ ያሉ ግልጽ ነው ይህም ተከስቶ አነው ራአ ሚስለ ማ ወቃዐ ለው የቅዘተን ንቃት ላይ ሳሉ ያየውን የመሰለ ያዩ ነበር ምናምን በህልማቸው ቀብለው يكون ذلك ይህንን ያሳያቸው ለምንድን ነው ከተባለ من باب الإرهاص ከ إرهاص አንጻር ነው إرهاص ማለት ምንድነው? ለነቢያቶች እንደ ተአምር የሚሰጣቸው ነገር ነው ከመላካቸው በፊት ማለት ነው ግልጽ ነው إرهاص ይባላል ተአምር በቃ ራሳው እንደ እንደ ተአምር የሚሰጣቸው ገብታችኋል። ነብይ ከመሆናቸው በፊት ኢርሃስ ይባላል። ወተውጢያ ነው። ተውጢያም እንዲሆን ዘንድ ነው መግቢያ ወይ መቅደም የምንለው ምንድነው የሚባል መንደርደሪያ አማርኛው መንደርደሪያ ይሆን ዘንድ ነው። ይሄ የሚያሳያቸው ገልጸው ነው። ዋሂ ገና አልጀመረም አይደል? ጅብሪል አልመጣም አይደል? ጅብሪል ሳይጀምር እኮ ይሄን ነው የመጣው። በቃ ህልም ያሉ ይሆናል፣ ህልም ያሉ ይሆናል። ይሄ መንደርደሪያ ነው። ተውጢያ ማለት ተምሂድ ወይም ሙቀድማ እንደምንለው ማለት ወተስቢት ነብዩን ለማጽናት ነው። ግልጽ ነው። በዚህ ያለማመዳቸው ሊያጸናቸው ነው። ወልኢናሲ የተፈለገበት ሌላኛው ኢናሲ ነው። ያው ነብዩ በዚህ ላይ የቂን ኖሯቸው ቅርታን ይወጡ ዘንድ ማለት ነው። እዚህ ላይ መጽናናት ወይም ደግሞ የቂን ይኖራቸው ዘንድ ማለት ነው። ኢናስ ማለት ያው የቂን ወላሁ አለም ሐቂቃው የሚያውቀው አላህ ነው ይላል። ሀልተከረረ ሚዕራጅ የሚለውን ብናየው ደስ ይለኛል። ኡማ ሪሳለት መሐመድ ሰለላሁ ዐለይሂ ወሰለም የሚለው ላይ እንድንደርስ ማለት ነው። ግን አንጨርሰውማ ሰዓቱ ይሏል። هذا وصلى الله على نبينا محمد وعلى آله وصحبه وسلم